ከምን ከምን ይችላል ምን ነው أسباب حفظ الفروج منع الخلوة بين المرأة والرجل الذي ليس محرما لها አንደኛ خلوة المرأة مع قريب زوجها وكشف وجهها عنده ባሏ ዘመዶች ጋር ፊቷን መገላለጧና ሰውነቷን ማሳየቷ ሁለተኛ ተተሳሉ بعض النساء وعليهن بركوب المرأة وحدها في السيارة مع سائق سيارة سائق ማለት ነው سائق ማለት ነው سائق ሹፌር ፕሌን ጠያር ነው በዚህ ደግሞ ለመኪና ደግሞ ምን ይባላል ለመኪና ሳይቅ በመርከብ ደግሞ መላህ እሺ ጂም ተተሳሃሉ ባዕዱ ኒሳ ከስል ገርበገር ያደርጉታል። ወአውሊያኡሁነ የእነሱም ኃላፊዎች ገርበገር ያደርጉታል። ቢዱኹሊል መርአ ሴት ልጅ መግባቷ አለጠቢብ ዶክተር ዘይንብ ናት። ቢሑጀቲ በሚል መነሻ አነሃ ቢሓጀትን ያስፈልጋታል ኢለል ዒላጅ ሕክምና ያስፈልጋታል በሚል ሁጃ በሚል መከራከሪያ ይለቋታል። ተተሳሃሉ ገርበገር ያደርጉታል፣ እንደ ቀላል ያዩታል። ባዕዱ ኒሳ ከስር ወአውላኡሁነ ኃላፊዎቻቸው ሴት ይገባል ሴት ልጅ እንድትገባ ይፈቅዳሉ። ገርበገር ያደርጉታል ሴቶችን በራሳችን ወአውላኡሁነ የሴቶችን ኃላፊዎች አቤት ከተሳሃሉ ገርበገር ቀላል ያደርጉታል። ባዕዱ ኒሳ ከስር ወአውላኡሁነ የእነሱም ቢድኹል ልመርአ ሴት ልጅ እንድትገባ ይፈቅዱላታል። ይህ አለጠቢብ ዶክተር ዘንድ ዶክተር ዘንድ ሆስፒታል ቢሑጃ በሚል መነሻ በሚል መከራከር ምን አነሃ ይህች ልጅ ቢሓጀትን ያስፈልጋታል ለልዕላጅ ሕክምና ያስፈልጋታል በሚል መነሻ ለዶክተሮች ይለቋታል እንጂ ባዶ ቦታ በነፃ ማለት ወሃዳ ይህ አካሄድ ሙንከሩን ጥያኔና መጥፎ ነው። አዚሙን ከባድ ጥፋት ነው። ወኸጠሩን ከቢር ታላቅ አደጋ ላየጁዙ እቅራሩ ዝም ብሎ ማሳለፉ አይገባም። ላየጁዝ አይገባም፣ አይፈቀድም። እቅራሩ ዝም ብሎ ማሳለፍ እቅራር ማድረግ ማለት እንደፈለገ እንደፈቀደው ተብሎ አይተውም። ይሄ ነገር ነህይ አኒል ሙንከር የግድ ያስፈልጋል ማለት ነው። አአ ጥሩ አይደለም መስላል ብለን ወስኩቱ አለይ በዚህም ላይ ጸጥ ብሎ ማሳለፍም አይገባም። መመካከር የግድ ነው ማለት ነው። ፈተሳሃሉ ባዕዱ ኒሳ ወአዳሁነ ቢደኹል ልመርአ ሴት ልጅ እንድትገባ ይፈቅዱላታል። አለጠቢብ ምንድን አልኳቸው? ዶክተር ዘንድ ማለት ነው። ክል ሙስተሽፋ ሆስፒታል ቢሁጀቲ በሚል ነጥብ በሚል መከራከሪያ አነሃ ይህች ሴት ቢሃጀትን ያስፈልጋታል ለልዕላጅ ሕክምና ያስፈልጋታል በሚል መነሻ ይለቋታል ከዶክተሩ ጋር። በጣም አደጋ ነው። እክላጡ በጣም አደጋ ነው። እኛ እንሰራዋለን። እኛ ስለምንሰራው ግን ሐላል አይደለም። እኛ እንሰራዋለን። በጣም ይከብዳል። ማንኛውም የኢባዳም ዘርፍ ይሁን ማንኛውም የለመድነው ያደግንበት ያየነው አብረን የኖርንበት ነገር ለሰው ይቀርባል። ስናየው እንደ ሐላል አድርገን የምንሰራው አንድ ሲርግታ ስትቀላቀል እንደ ሐላል ወሃዳ ሙንከሩን አዚም ከባድ አስቀያሚ ነገር ነው። ሙንከር አስቀያሚ ነገር ነው። አዚሙን ከባድ አስቀያሚ ነገር ነው። ወከጠሩን ከቢር ታላቅ አደጋ ታላቅ አደጋ ነው። ላይጅዙ ኢቅራሩ ማሳለፍ አይገባም። ወስኩቱ አለይ ዝም ማለትም አይገባም። ይሄን ነገር ነህይ የግድ ያስፈልጋል ማለት ነው። መከልከል አያስፈልግም፣ አስገቢም። ይሄ ካለ እኔው አህካም ቃለ ሼክ መሐመድ ብን ኢብራሂም ረሒመሁላህ ፊ ፈታዊ መጅሙዓ ፈታዊ አላቸው። መሐመድ ብን ኢብራሂም ምንድን ናቸው ብለናል። አራት አምስት ጊዜ ቀጥተነዋል። ስለሰል መሐመድ ብን ኢብራሂም ምንድን የት ነው የነበሩ? የሰዑዱ ሙፍቲ ነበሩ። ከማን በፊት ከእብኑ ባዝ የነበሩት የሰዑድ ሙፍቲ ነበሩ። ረህመቱላህ አለይህ መጅሙዓ ፈታዊ አላቸው። የራሳቸው ፈትዋ መጅሙዕ ተደርጎ አንድ ላይ ተሰብስቦ ተቀምጧል። የመሐመድ ብን ኢብራሂም ማለት ነው። መሐመድ ብን ኢብራሂም እብን ባዝም እንደዚሁ መጅሙዕ አላቸው። ሁሰይኒንም መጅሙዕ አላቸው። ይህንን በእንትን እየጎዳችሁ ማየት ትችላላችሁ። ስልጣን ለጦር ብትገቡ እንዳለ የዑለማን ሁሉ ያመጣላችኋል። ስልጣን ለጦር ግቡና እዩት እንዳለ የሚነገራችሁ information ሁሉ ታገኙታላችሁ። ሱልጣን dot org ስትገቡ እንዳለ ዓለም ላይ ያለ ዑለማ ሁሉ ዝርግ ታወጣላችሁ። ከዛ የኢብኑ ባዝ ብላችሁ ብትገቡ መጅሙዓቸውን ታገኛላችሁ። መሐመድ ኢብኑ ኢብራሂም ታገኛላችሁ። የኢትዮጵያውያን ሳይቀር ታገኛላችሁ። ዓለም ላይ ያለ ዑለማ ዓለም ላይ ምን ምን ኦርግ ማለት ኦአርጂ ሱልጣን ዶት ኦርግ ብላችሁ ግን በቃ የዑለማ ሁሉ ይመጣላችሁ። ማንኛው አተለ መጀላ እ አ ነሲሃ ዶት ኦርግም አለ ደግሞ ታገኛለች። قال الشيخ محمد بن ابراهيم محمد بن ابراهيم ረሒመሁላህ አላህ ይዘንላቸውና ፊንጅሙዕ ፈታዎች ንጅሙዓል ፈታዋቸው ላይ እንዲህ ይላል አስረኛው volume አስራ ሶስተኛው ገጽ ላይ እንዲህ ይላል መሐመድ ብን ኢብራሂም ረሒመሁላህ ወዓላ ኩሊ ሐልን በማንኛውም ሁኔታ وعلى كل حال በማንኛውም ሁኔታ ማለት ውስጥ ያለችው የእሳቸው direct ይችላል እስከ መጨረሻው ኢንታ እስከምለው ድረስ የእሳቸው direct ከፈትዋቸው ላይ وعلى كل حال بمن يوم هم فالخلوة ما قل الفيس بالمرأة الأجنبية أجنبية هم السنشيس يقول السامقون محرمة إرمى شرعا بشريعة إرمى بشريعة إرمى وعلى كل حال وعلى كل حال بمن يوم فالخلوة بالمرأة في كل جزو ما قل على أجنبية أجنبية هم السنشيس يقول قل المالك محرمة شرعا بشريعة إرمى ወለው ለጠቢብ ለዶክተር እንኳን ቢሆን አይፈቀድለት ወለው ለጠቢብ ለዶክተር እንኳን ቢሆን አይፈቀድለት አለዚ ወዓሊጁሃ ህክምና የሚሰጣት ዶክተር እንኳን አይፈቀድለት አስቡት ምን አይነት ሁኔታ ላይ እንዳለች ታማለች ታማለች ምን ይደረጋል ተብሎ ምን ምን ያደርጋል አሟታል ህክምና እየሰጠ በሽተኛ ጋር ምን ያደርጋል አይደለም የሆነ ነገር ያደርጋል ተብሎ አይደለም እክትላት ተከልክሏል መጠጥ ስለሚያሰክር ብቻ አይደለም የሚሰክር የሚሰክር ላይ አይደለም ሐራም ይሆናል የሚነሳ ወይንም ደግሞ ሰይጣን ጠልቆ ዝሙት ውስጥ ይከተዋል። ይሄ ሰው ሊሳሳት ይችላል የተባለ ብቻ አይደለም የተከለከለው። እክትላፍ ጅምለተ ወተክቲላፍ ነው። ሸርዓን ምክንያታዊ ሸርዕይ ምክንያት ካለ በዛ በኩል ሊፈቀድ ይችላል እንጂ አለበለዚያ አይፈቀድም። የግድ ዝሙት መሰራት አለበት ማለት አይደለም። ወአላ ኩሊ ሀል በማንኛውም ሁኔታ ፈልኸልወቱ ቢልመርአት ሴትን ልጅ ይዞ ማግለል አለጅንብያ ሙሐረመትን ሸርዓን በሸሪዓችን ምርመራ ወለው ልጠቢብ ለዶክተር እንኳ ቢሆን እለዚ ዩዓሊጁሃ ህክምና የሚሰጣት ዶክተር እንኳ ቢሆን ሊሐዲሲ ይህ ሐዲስ ስላለ መረጃ ይህ የነብዩ ሐዲስ ስላለ ምን ብለዋል ነብዩ ማኸላ ረጁሉን ማነግስ ናት ማኸላ ረጁሉን አንድ ሰው አያገልም ቢምራ አንድ ሴት ይዞ ለብቻ አይቆምም ለብቻ አይሆንም አያገልም ኢላ ከነ ሸይጣኑ ሰይጣን ቢሆን እንጂ ሳሊሰሁማ ሶስተኛቸው ቢሆን እንጂ ይላል። ሶስተኛቸው አይ ሌላ ዘገባ ሪዋያ ተመሳሳይ ሪዋያ የሙስሊምና የቡኻሪ ሪዋያ ላያኹልወነ ረጅሉን አንድ ሰው እንዳያገል ቢምርአት ሴትን ልጅ ይዞ ኢላ ካነ ሳሊሰሁማ ሶስተኛቸው ቢሆን እንጂ አሸይጣን ላያኹልወነ ረጅሉን ቢምርአ አንድ ሰው አንድን ሴት ይዞ አያገልም ኢላ ካለ ቢሆን እንጂ ሳሊሰሁማ ሸይጣን ሶስተኛቸው ሰይጣን ቢሆን እንጂ የባለዚህ አይነት ምሳ ያዛችሁ ማለት ይህንኛው ነው ሁላችን የሱ ለየት ለማንኛውም ማ ከላ አንድ ሰው ያገልም ቢምርአ አንድ ሴት ይዞ ኢላ ካነ ሸይጣኑ ሳሊሰሁማ ሸይጣን ሶስተኛቸው ቢሆን እንጂ ማንኛውም ሰው አዎ እኔ ሱና እኔ እንደዚህ አለኝ ምንም አላደርግም ላ አይባል አይባል ካተል አንዲያ ናአም ወለቀድ ሐመት ቢሂ ወሐመ ቢሃ ለውላ አርአ ቡርሃነ ረቢ ለምን ነቢዩላህ ዩሱፍና እምራአቱል አዚዝ የዋና የባለስልጣኑ ሚስት አንድ ቤት ውስጥ ቀሩ ምን ተደረገ ወለቀድ ሐመት ቢሂ ወሐመ ቢሃ ወለቀድ ሐመት ቢሂ አሰበችው እሷ በመጥ ተቆል ያ ዩሱፍ ኡሪዱ አን ራጃዕ ከአንተ ጋር መተኛ አስፈልጋለሁ አለች። ወሐመ ቢሃ እሱም አሰበ አሰበ ዚና አይደለም ዑለማዎች ወደ አራት አይነት ትርጉም ሰጥተውታል። ወሐመ ማለት አንድ ዝሙት እሱም አሰበ ማለት ነው። አለ ነቢያቶች እንድታይ ይገባል። ለውላ አራአ ቡርሃነ ረቢ ወሐመ ቢሃ ማለት ሊመታት አሰበ ብለዋል። ወሐመ ማለት ደግሞ አይ ሚስቴ በሆነች ብሎ አሰበ ይላሉ። ሚስቴ ብሆን ሸዋ ብር የተኛ ነበር ብሎ አሰበ ይላል። ወሐመ ግን ትክክለኛ የት ነው የተቀበሉት? ወሐመ ቢሃ ሊመታት አሰበ ሊመታት አሰበ። ለውላ አራ ቡርሃነ ረቢ የጌታውን መረጃ ባያገኝ የጌታውን ጌታው አላህ የሆነ ነገር ባይገልጽለት ኖሮ ይመታት ነበር። ቢመታት ኖሮ ደበደበኝ ግድ ያስገድል ይችል ነበር። እንዳትመታት አለው አላህ እንዳትመታት። እኛ ከዚህ መልእክት የምንይዘው ምን አለ? ሀታ ነብያቶች መካከል እንኳን ምን አለ? ሳሊሱና الشيطان الشيطان ولقد حمت فيه وهم بها لولا أن رأى برحم ربي هذا جانب لا يقع لا يقع فلا بد የማይቀር ጉዳይ ነው ምን ሁዱሪ አሃድን አንድ ሰው መሳተፍ አለበት ማአሃ ከእሷ ጋር አንድ ሰው መኖር አለበት ሰዋኡን ያው ነው እኩል ነው አነ ዘውጁሃ ባሏም ይሁን አው አሃዳን ሐሪሚሃ ወይ የሆነ ዘመዷ ይሁን አርጃል ወንድ ዘመዷም ይሁን ይቻላል ወንድሟ ሊሆን ይችላል፣ አባቷ ሊሆን ይችላል፣ አጎቷ ሊሆን ይችላል። አንድ ዘመዷ ወይ ባሏ መኖር አለበት። ሌላ የሚመጣ ከሆነ አንድ ላይ መንገድ ላይ እየሄዱ እያለ አብራ ባሏ ከጎን ሌላ ሰው ሊኖር ይችላል። እንጂ አለበለዚያ እክትላፍን እንትን ከልዋ አደጋ ከልዋ አደጋ ፈላቡደ ሚን ሑዱሪ አሐድን አንድ ሰው ከመኖሩ የማይቀር ጉዳይ ነው። አንድ ሰው መኖር ግድ ነው። ማአሃ ከእሷ ጋር ከእሷ ጋር አንድ ሰው መኖር አለበት። ሰዋኡን ያው ነው። ካነ ቢሆን ዘውጃሃ ባሏም ይሁን የአብሯት ያለ አው አሐደ ወይ አንድ መሐሪሚሃ ከዘመዶቿ አንድ ሰው ከዘመዶቿ አንድ ሰው ርጃል ወንዶችን ወንዶች ብለው ነው የቀየሩት። ሴት ብትሆን እክትላጥነቱን አካድ ነው እንትኑን አካድ ነው የሚሉ ፉቃዎች በጣም እንትን ይለያል። ሁለት ሴቶች አንድ ሁለት ወንድ ሁለት ሴት ሁክሙ ራሱ ይለያያል። የሚገርም ነገር ቁጣው ይሄ ሁለት ወንድ ሁለት ሴት ከሆኑ ጥሩ አይደለም ይላል። ሁለት ሴት አንድ ወንድ፣ ሁለት ወንድ አንድ ሴት፣ ሁለቱ ራሱ ይለያያል። ሁለት ሴትና አንድ ወንድ፣ ሁለት ወንድና አንድ ሴት ራሱ ሁክም ይለያያል። ቁጣው ሁለት ወንድ ከአንድ ሴት ጋር በጣም ይግባባሉ። አንድ ወንድ አንዱ ወንድ የመርዳት አቅም አለው። አይ ችግር የለም አንተ ጋር ጣጣ የለም ይባባላል። ሁለት ወንድ አንድ ሴት ጋር ደግሞ ትንሽ ይፈራሉ፣ እርስ በርሳቸው ይፈራራሉ የሚል ነገር አለ። እሷ እሷን ራሱ ትፈራታለች፣ ታፍራታለች ይላሉ። ጠቢዓቱ አኒሳ ኢሳቤቃ ያለ ሴቶች ባህሪ አሁን ሰዓት ይሄ ነው። ፉቃዎች እንትን ቁጥሩ አሐድ መዓሃ ሰውን ካነ ዘውጅሃ አው አሐደ መሐሪሚሃ አሪጃል ፈኢለም የተሀየ ዝግጁ ካልሆነ ዝግጁ ካልሆነ ወይ ባሏ ወይ ወንድም ዝግጁ ካልሆነ ፈለው ሚን አቃሪቢሃ ኒሳ ፈለው ሚን አቃሪቢሃ ኒሳ ቅርብ ዘመዶቿ ሴቶች እንኳን ቢሆኑ አብረው አንድ ሴትና አንድ እንድ ከሚንከራተቱ ሴጣን ሴተኛ አድርገው ከሚንከራተቱ ምን ማድረግ አለባቸው? ቅርብ ዘመዷ አንድ ሴት ልትኖር ቅርብ ዘመድ አስፈለገ ፈኢለም ይጀድ ካልተገኘ አሀድ አንድም ካልተገኘ ባሏም የለም ወንድም የለም ዘመድ ወንድ የለም። እሺ ቅርብ ዘመዶች ሴቶች ይኖረዋል። አሁን ፈኢን ለም ይጀድ ሴት ካልተገኘች አሐዱን ሚመን ዙኪር አሁን ከዘረዘርናቸው አንድ ሰው ካልተገኘ ወካነ ልመረዱ በሽታው ከሆነ ከጠረጅ አደገኛ ከሆነባት ሆስፒታል ውስጥ ላ ዩምኪኑ ተእኺሩ ምንም ማዘግየቱ የማይቻል ከሆነ ቶሎ አፋጣኝ ሕክምና የሚያስፈልጋት ከሆነ ፈላ አቀለ ምን ሁዱሪ ልሙመሪባ ቢያንስ ቢያንስ ምን ሁዱሪ ልሙመሪባ ነፍስ ግባ አንዲት ነፍስ ቢያንስ ቢያንስ ወንድ ይምጣ ነው አይ ፌስ ነው ይቻላል አባባናን ከራሳቸው ራሱ አባባል ይሄን ያንተ ፈላአቀለ ቢያንስ ቢያንስ እንደ ቢያንስ ምን ሁዱር ልሙመር ከዚህ በታች የለም ፈላአቀለ ከዚህ የሚያንስ የለም ምን ሁዱር ልሙመሪዳ ቢያንስ መልሷ ትባ ወነሁ ያሷን ይመሰል ተሳዲየን ለመጠቀም ምን አልኸልዋ ከማግለል አልመንህ የተከለከለው በሸሪዓችን ማግለል አንዱ ዶክተር ከአንድ ሴት ጋር እቤት ውስጥ ከሚኖር አንዲት ሙመሪዳ ትባ አንዲት ነርስ ትባ ወመንሂ عنها انتهى ይሄ አሁን ከነሱ ጋር ሸሪዓ ሸሪዓ አለበት አይደል ነገሩ መጀመሪያም የሴቶች ሴቶች ናቸው አያስገቡም ሰው ዶክተሩ ብቻውን ነው እንትን የሚለው አሁን ህክምና ሴቶች ዘንድ ነርስ አይገባም ምንም አያስገቡም አያስገባም ጊዜ መስጠት ምናምን ጊዜ መጣፈ ይገባል። አሁን ወይ ግን አስቸጋሪ ነገር ምናምን ለምሳሌ ወጥራሱ ምናምን ተደረገች ምናምን አይገባም። ግን ሰው ይበዛል። ፈኢን ለም የተሀየ ዝግጁ ካልሆነ ባሏ ወይንም ቅርብ ዘመድ ወንድ ከሌለ ለኔ ታየ ዝግጁ ባይሆኑ ዘመድ የላትም። ለምሳሌ 45 ማለት ነው ስለዚህ በቃ ራቅ ብላ ባሏ የለም፣ ዘመዶቿ የሉም። እናንተን ወንድሟ አባቷ የለም። ከለኔ ታየ ዝግጁ ባይሆን ሰለሞን አቃሪቢን ኒሳ ቅርብ ዘመዶች ቅርብ ሴት ዘመዶቿ ምን አቃሪቢን ኒሳ እሺ ሴት ዘመዶችም የሉም ፈኢለም ይሁን ካልተገኘ አሃድን አንድም ሚመን ዙኪር አሁን ከዘረዘር ነው ማለት ነው። አሁን የዘረዘር ነው ምን ምን ነው ቃል ቅርብ ዘመድ ወንዶች የእሱ ኃላፊዎች ማለት ነው። እነሱ ከሌሉት ፈይለም የተሀየ ምን ይደረጋል? ቅርብ ዘመድ ሴቶች ፈይለም ይጀድ አሐድ አንድም ባይኖር እስካሁን ከዘረዘርናቸው መንገድ ወካነ ለመረቱ በሽታው ደግሞ ከሆነ ከጦረ አደገኛ ከሆነ ላይምኪኑ ተእኺሩ ማዘግየቱ ማይቻል ከሆነ ፈላአቀለ ቢያንስ ቢያንስ እንዳይቀር ምን ሁዱሪ አልሙመሪባ ምን ነርሷ እንኳ ቢያንስ ቢያንስ ነርሷ ትግባ ለምን ወነሑና ነርሷን የመሰሉ ነርሷን የመሰሉ እህቶቿ አብረዋት የሄዱት ከዚህ አብራት ይባል ወነሑሃ ማለት ነፍሱን የመሰሉ ማለት ሰራተኛም ይሆናል የሆነ ነገር ይሆናል የግድ ነፍስ መሆን አለባት ማለት አይደለም ሌላ አጅር እንጂ ሲል ተፋዲል ለመጠቀም ሚነል ኸልዋ ኸልዋ እንዳይፈጠር ዲነሂ አልመነሂይ አንሃ የተከለከለው ኸልዋ እንዳይፈጠር ኢንተሃ እዚህ ይጠናቀቃል የመሐመድ ብን ኢብራሂም የዘገቡት ማለት ነው የታሸፈቁት ተደዋለች መጅሙዕ ሊፈታዊ ላይ የሰጡት ፈትዋ ነው። እስከ ሳል ነው እስከ ሰዓት ድረስ ሙከራ ለማድረግ ነው። እኔም አንድ ጥያቄ ጠይቀዋል። ለንደን ላይ ማንም የለም፣ Islamic ሆስፒታል የለም እና ስንታከም የግድ خلوة አለ ምናምን ነገር ሲሏቸው ነርሱ ሊገባ ይችላል ምናምን ሲሏቸው በሩን ክፍት አድርገዋል። ሌላ ምንም ነገር አለ አሁንም أقل ነው በቃ መጨረሻው በሩ ክፍት እሱ ይገባል። وكذا اندزو لا يجوز لا يجوز عايز تتقدم خلوة الطبيب عند الدكتور خلوة مرد في المرأة الأجنبية أجنبية في تجو مقلل عايز تتقدم وكذا اندزو لا يجوز عايز تتقدم خلوة الطبيب عند الدكتور مقلل في المرأة في كل جزء على أجنبية أجنبية هنا في تجو سواء كل كانت طبيبة ለኔ ለፈለው ጠቢቢ ቢልመርአት አልአጅነቢያ አጅነቢይትን ሴት ይዞ ማግለል አይችል። በሽተኛ ብትሆንም ባትሆንም አሁን ስለ በሽተኛው አይደለም፣ ስለ በሽተኛው ቀጥተናል። ሰዋኡን እኩል ነው። ካነት ብትሆንም ጠቢበተን እሷም ዶክተር ዘሚለተለው ጓደኛ ዘሚላ ማለት ጓደኛ ማለት ሰዲቅ ዘሚል ነው የሚሉት አረብ ሰዲቂ ማለት ጓደኛ ታዲያ ዘሚሉ ጓደኛ ነው friend የሚለውን زميل ነው የሚሉት አረብ ዘሚለተለው ጓደኛውን ብትሆን እሷም ዶክተር እሱም ዶክተር እሷም specialist እሱም specialist ነው። አንድ ላይ መንቀሳቀስ አይፈቀድም ተብሎ ሸሪዓው አይፈቅድም። እዚህ የምናደርገው ነገር አለ። ሰው እኮ accounting ተምሮ ወይንም ደግሞ management ምናምን ተምሮ የግድ ቤት ይገባል። ምን ውስጥ ይገባል? ባንክ ቤት ውስጥ ገብቶ ይደራል አይደል? ግን ሪባ ሐራም ነው። አሪባ ሐራም ሪባ በይውም አልይውም ጸሐፊው መካሪው ተረግመዋል። ሁሉ አብሮ ገብቷል። መድረሻ የለኝም እሞታለሁ ብሎ ነው እዛ የገባው። አላህ አደጋ ይበቃል ማለት አይደለም ማለት ወከዳ ላይ ይሄ ሁሉ የምንሰራው ነገር ነው። እንደ ሐላል ተደግኖ የምንንቀሳቀስ ቢያንስ በግምት ቢንቀሳቀስ አንድ ሰው ዶክተር ሆኖ ኢንጂነር ላይ የለም ይሉናል ሰዋኡን ካነት መሐንዲሰተን وكذا لا يجوز خلوة المحدث للمرأة الأجنبية ስለለ ሶስተኛ ሰው ብቻ ትቅራ ነው እኛ ላይ ሐላል የለም። እያንዳንዱ ነገር እኮ መነገር የለበትም። ኸልዋ የሚባለው ነገር ካለ ኢንጂነርም ይሁን Thank وكذا لا يجوز خلوة المهندس بالمرأة الأجنبية አይፈቀድለትም سواء كانت مهندسة እሷም እንደዛው ኢንጂነርን ብትሆን ዘሚለተ ለሁ ጓደኛው የክላስ አው መመረዷ እስካሁን ሆስፒታል ውስጥ ነው ያለነው ሰዋኡን ካነት እኩል ነው ጠቢበተን ምን ብትሆን ያልኳችሁ እ? እሷም ዶክተር ብትሆን እንደሱ በሚለፈለው ጓደኛው አው ሙመሪዳ ወይ ነርስም ብትሆን እሱ ዶክተር ከነርስ ጋር ዶክተር ከዶክተር ጋር አይፈቀድም። ያው መሪዷም ትሆን ወላ ኸልወቱል ሙደርስ አንድ ሙደርስ አስተማሪ ቲቸር ማለት ነው። እሱም ኸልዋ ማድረግ አይፈቀድለትም። አልከፊር ከፊል የሆኑ ከፊል ማለት ምንድን ነው? ሀሳይነ ስውር ይባላል። አይፈቀድለትም። ኸልዋ ማለት ኸልዋ አይፈቀድለትም። ከፊት አለ ነው አሉ ፊቸሮች አሉ አለ እንዴ እሱም ካልሆነ አይፈቀድም አው ሙመሪዷ ወላ ኸልወቱን ሙደሪስ ልከፊፍ እንደዚሁ አስተማሪ የማይፈቀድለትም ኸልዋ ማድረግ አው ገይሪ ሌላም ቢሆን ከፊፍም ቢሆን አው ገይሪ ከፊፍም ባይሆን አይፈቀድለትም ሁለቱም አይፈቀድም ቢጣሊበቲ አንዲትና አንዲትን ተማሪ ይዞ ማግለል ብቻ ቢሮ አይፈቀድም ያ እና ምን አው ሙመሪባ ወላ ቀወት المدرس አስተማሪ አልከፊፍ teacher አይፈቀድለትም أو غيره ሌላም ሰው አይፈቀድለትም مدير ሊሆን ይችላል የ department ኃላፊም ሊሆን ይችላል أو غيره ከ teacher ውጭ ያለ ብዙ አለ የቢሮ ሰራተኛ ማንኛውም ማለት مدرس الكفيፍም ይሁን ትምህርት ሰጪ أو أو غيره ሌላም አይፈቀድለትም ለጣሊባ አንድ ተማሪ በማግለል አይፈቀድለትም أو غيره ሀሉ ላይ ተማሪም ቢሆን ተለዋል ይቻላል ችግር የለም መገይር ያለው ጠቅላይ ሁሉንም የሚያካትት ولا خلوة المدرس الكفيف አስተማሪም አይፈቀድለትም أو غيره የግድ كفيف መሆን የለም مدرس الكفيف አይፈቀድለትም teacher ማግለል አይፈቀድለትም أو غيره ሌላው ከ teacher ውጭ አለው ምንም ይመስል ተማሪም ይሁን مدير ም ይሁን مدير ማለት ዲን ማለት የግድ مدير እሱም ቢሆን ማለት አይፈቀድለትም لطالبة አንዲትን ተማሪ ይዞ ማግለል አይፈቀድለትም። ወላ ኸልወቱል መርአቲ አንዲትን ሴት ይዞ ማግለልም አይፈቀድለትም። አልሙዚፈቲ አስተናጋጅ የሆነችን ፊጣኢራ አውሮፕላን ላይ አስተናጋጅ የሆነችን ማዕረጅልን አጅነብይን ከአጅነብይ ወንድ ጋር ምንሃ ከሷ ጋር አብሮ የሚሰራ ጋር ማግለል አይፈቀደላትም ለብቻ እንግዲህ ይገባል። በጣም ብዙ አለበት። እዚህ ውስጥ እኛ ጉዳችን ሰዋኡን ካነት ጠቢበተን ዘሚለተን ለሁ አው ሙመሪበተን ወላ ኸልወቱል ሙደሪስ አልከፊር ምን አልዓጀብ እጅግ የሚገርመው አፓረንት ነው አደገኛ ወላሂ እኔ እዚህ ግቢ ይሻላል አፓረንት ላይ በጣም ብልሽት የሚፈጠርበት ቦታ ቢኖር እንደው መለም ያካፊና እንደ ነብዩላህ ዩሱፍ ነው የምትፈጠረው። ወላሂ ሰማችሁ የሰማችን እንደ ነብዩላህ ዩሱፍ ነው የምትፈጠረው። ኋላም ነገር ስትገባ ቢሮ ስትገባ አሁንም እንደ ነብዩላህ ዩሱፍ ሁልጊዜ እንደ ነብዩላህ ዩሱፍ ነው የምትፈጠረው። ቢሮ ውስጥ ብቻህን ከትቻል የምትቀመጥበት ጊዜ ይመጣል። አለ ይመጣል። ይችላል። ከዛ ውጭ መስጠት አይችልም። ይችላል ይችላል ኢንሻአላህ ለተመና አይደል ሽንኩርት ሳይቀመጡ መክበር አይቻልም ወላሂ ይቻላል ሱብሃንአላህ በጣም ይቻላል ለአላህ እጅግ ስንት ነገር ቀላል አላህ ቀላል ሁሉም ነገር ቀላል አው ሙደሪስ ከፊት አው ገይሩሁ ቢጣሊባ ተማሪን ይዞ ማግለል አይፈቀድለትም ተማሪም ይሁን አስተማሪም ይሁን مدير ም ይሁን ማንም ولا خلوة المرأة المضيفة ولا خلوة المرأة ሴት ልጅ ማግለልም المضيفة አስተናጋጅ የሆነችው في الطائرة plane ላይ አስተናጋጅ የሆነችው مع رجل أجنبي። እነዚህ እነዚህ ለምን ትኩረት ሰጧቸው? በጣም اختلاط የሚፈጠርበት ቦታ ይሄ ስለሆነ ወይ plane ላይ ነው አስተናጋጆች እዚህ ወይ ሆስፒታል ወይ ትምህርት ቤት በጣም ለአደጋ የተጋለጡበት ነገር ቢኖር ይሄ ቀጥሎ ደግሞ ቢሮዎች አሉ ነግሬያቸዋለሁ። አማረንት ላይ ያለ ጉድ ያህያ ሳኒ ያው ተወት ተዘጋጅታችሁ ለፈተናው በዚህ እከላከለዋለሁ። እናን ጋሽ አይደል የተቅዋ ጋሽ የሁልም ጋሽ አንብቡ በዚህ በዚህ ይላል። ምን አይነት አደጋ እንዳለው ቢያንስ ቢያንስ في الطائرة مع رجل أجنبي منها وهذه الأمور እነዚህ ጉዳዮች ቀድ ተሳሃሉ ፊሃ እና ለምን እንደሆነ ታውቃላችሁ? አንድ ሴት አንድ ወንድ ጋር ቢሮ አድቫይዘር ተደርጎ ሊመደብላት ይችላል። አደጋው وهذه الأمور እነዚህ ጉዳዮች ቀድ ተሳሀለ ፊሃ الناس ሰዎች ነገሩን ገር በገር አድርገውታል بسم الحضارة الزائفة بسم الحضارة እድገት ብልጽግና በል አዳኢፋ ዝም ብሎ ገፍቶ የመጣ የጭስም ማለት ነው። ዳኢፍ አሰስ ገፈፉ ማለት ነው። አሰስ ገፈፉ ማለት ታውቃለች? ምን ማለት ነው? እኔም ሰምቼ ነው። አሰስም ገፈፉ ነው ማለት ነው። የሚጠቅመው ጉግማንጉ ይላሉ። ምንም የሆነ በቃ የሚጠቅመውንም የማይጠቅመውንም ዝም ብሎ አግበስብሶ አምጥቶልናል። ምን حضارة እድገት፣ ብልጽግና፣ ሲቪላይዜሽን ነው ቀባራ ሲቪላይዜሽን ሲቪላይዜሽን እስላማዊ civilization አለ ውስጣችን አለ ድሮም ነበር ما شاء الله በአይማዎቻችን በታላላቅ ዑለማዎቻችን እስላማዊ civilization አለ ولكن የምዕራባውያን civilization زائفة ነው የሚጠቅመውን የማይጠቅመውንም አሰሱንም ገሰሱንም አምጥቶታል እዚህ በ techno ሂደዋል ما شاء الله ስትል እዚህ ደግሞ ሴት ልጅ ራቁቷን ትውጣ زائف زائف ማለት አሰስ ገሰስ ማለት وهذه الأمور እነዚህ ጉዳዮች ቀጥታ فيها الناس ሰዎች በቀላል አይተውታል ቢስሚል ሐባራ ብልጽግና ሲቪላይዜሽን በሚል ስም አዛኢፋ አተስገሰሱን የያዘ ገፍቶ የመጣ ወተቅሊዱል አዕማ የእውር መከተል በጭፍን ሰዎችን መከተል ማለት ነው በጭፍን ለምን ይህን አደረግክ ምዕራባውያን እከሌ ስላደረገ ምንም ይለብሳሉ እ ያስቴናል የማንቸስተርን ማሊያ የእነዚህን ሰዎች የዘፋኝ የሚለብሳለ ሴቷ ሴት ዘፋኝን ትደግፋለች ወንድ ደግሞ ወንድ ዘፋኝ هذا الحضارة الزائفة والتقليد الأعمى ማለት حضارة الزائفة ምንድን ነው ብልጽግና ሲቪላይዜሽን እ حضارة الزائفة ምንድን ነው አሰስ ገሰሱን ያጠራቀመ እድገት ሲቪላይዜሽን ማለት والتقليد الأعمى تقليد الأعمى ምንድን ነው በጭፍን መከተል በጭፍን ዝም ብሎ ደጋፊ አይደለም kun አላ ደሊል አላ ደሊል አላ ደሊል አባ አይኑክ አይንህ ግድ ምን ላይ ማተኮር አለበት? አለ ደሊል ተቅሊድ አልአማ ለልኩፋር ለካህዳኖች ዝም ብሎ የቅስን መከተል ለካህዳን وعدم المبالاة ቦታ አለመስጠት ወይ አለማለት ይሉታል። مبالاة ማለት ቦታ አለመስጠት፣ አለመበሳጨት የላካሚ ሽርዕያ ቦታ አለመስጠት፣ አንገትን ዞር አለማለት፣ አንገትን ቀና አለማለት ማደሚል ሙባላት ቦታ አለመስጠት ይህን ያደረገ በምን የላካሚ ሸርዕያ ለሸሪዓ ሁክሞች ቦታ አለመስጠታችን ነው ለዚህ ዳረገ وهذه الامور እነዚህ ጉዳዮች እነዚህ መቀላቀል የሚባሉ ቀጥታ ኃላፊያናት ሰዎች በቀላል አይተውታል ቢስሚል ሐባራ አዛኢፋ ዝም ብሎ አሰስሰቱን ጭኖ የመጣ ሲቪላይዜሽን ወተቅሉድ አዕማ የጭፍን መከተል ለልኩፋር ለካሃዲያኖች ወለ አደሚል ሙባላት ቦታ አለመስጠት አንገትን ቀና አድርጎ አለማየት እንግራ አለማየት مبالاة ቦታ አለመስጠት ቢልአካሚ ሸርዕያ ለሸሪዓው ሁክም ሸሪዓው ምን ብሏል የለም ብቻ ምን ይደረጋል ምን ላድር ነጥብ እንዴት ላገኝ number ኮድ ይሄ እንዴት ልግባ ይህ እንዴት ላምጣ ነው teacher ኡ ጋር ማን ጋር ከነሱ ጋር የሚወድቁ አሉ ራሳቸውን አሳልፈው ርካሽም ይሆናሉ ለአንዲት ለሆነች ነገር ዱናዊ ለሆነች grade ራስን ዝቅ አድርጎ ከጌታ ተጣልቶ ራስን አንኮታክቶ ትብርብር የሚያደርጋል አለ አለ ያንን ኤ ላትበላበት ትችላለህ ያንን ኤ ላታገኝበት ምንም ላትደርስበት ትችላለህ ወላኪን ትወድቃለህ هذه قلة الإيمان وعدم المبالاة بالشريعة الإسلامية ቦታ አለመስጠት ነው የአኺራን ጉዳይ መዘንጋት ነው ለዚህ ሁሉ የሚዳርገው አላህ እንደ ተቅዋ ከሰጠን የፈለገ ነገር ወላሂ ثم والله አላህ ለኛ የጻፋት ነገር አለማድማድ ይመጣናል ቲቸሩ እንደፈለገ ሊቀውጥም አናጣም እሱ እኛ ላይ የሚያደርሰው እ እሱ እኛ ላይ የሚያደርሰው አላህ በእኛ ላይ የጻፈው ብቻ ያ ነገር ተወስኗል ድንገት ተጣልተው ኤፍ ተሳትፎ ከሆነ አላህ ወስኖታል አላህ የሆነ ነገር ይከፋል ኢንሻአላህ ለዲን ከሆነ አላህ የውመል ቂያማ እዚሁ ዱንያ ላይ ይከፋል ይከፋል ይከፋል በጣም ይከፋል በጣም ካዝነው በማን እጅ ነው አላህ እጅ አላህ መፋቲሁ አይ መፋቲሁ الخزائن بيد الله في هذه النساء እንደውም እኮ ዑለማዎች የሚሉትን ልንገራችሁ የሚመክሩት ወላ ትضይቅ ሪዝቀከ ፊል ወዳኢፍ አልሁኩምያ ነው የሚሉት። በመንግስት ስራ እርዚቅህን አትገድበው ነው የሚሉት። ልቀቀው በምን አባሪ በአምዋሊክ በገንዘብህ ተንቀሳቀስ። ታዲያ ነብይ አለይሂ ሰላቱ ወሰላም ይፍታህ ነው። በቢሮ አይደለም ሰዎች ይሄዱ ሰዎች ይሄዱ ከነገ እከላይ 12000 ይበላል። የተወሰኑ እድለኛ ኢንጂነሮች ያሉትን እያየ አንተ ወጥተህ 20 ትበላለህ ማለት አይደለም። ሰማንያትም ይበላል። አዎ አንተ ሰማንያት ትበላለህ ማለት አይደለም። አላህ አለ ምን ለዚህ እኩሉ ሰማንያት ብቻ አጥለን በዲግሪያችን እንዳንተማመን ወላሂ የሆነ ጥገኛ እንዳለው አላህ ላይ ጥገኛ ነው። ተምሬያለሁ አደራብ ተምሬያለሁ እርግጥ ይመጣል ተምሬያለሁ አይደል ባገባም ጣጣ የለም እንዳት አላህ ይሰጠኛል ባገባም ችግር የለም ይባላል። ወላሂ እንዳትመኩ በዚህ በዚህ እንዳትመኩ። አንተ ወር ከታመምክ እኮ ባዶ እጅህን የምትቀር አይደለም። ወላሂ የደሩ ስራ እኮ እንዳትመኩ ወደ አላህ ተጠጉ። አትማር እያልኩህ አይደለም፣ እኔ ስንፍናን እየነገርኩህ አይደለም። ተማር ግን ጥገኛ አትሁን። አላህ ሰፊ ነገር አለ ከነ ኢንሻአላህ فلا حول ምንም ዘዴ የለም ولا قوة ኃይልም የለም ኢላ ቢላሂል አልይል ዐዚም ለላ ኃያልና የተከበረ በሆነው ጌታችን ነው። እሱ ይህንን ነገር አላህ ምን ይስጠው ያቀልልን ነው። እክትላት እንዲቀር አላህ አድርግልን። ربا እንዲቀር እስላማዊ ባንክ እስላሚክ ባንክ አላህ ይፈቅድልን። ላይ ነው ደግሞ እስላሚክ ዩኒቨርሲቲዎችን አላህ አቋቁምልን። አላህ አላህ አንቃለ ሱብሃንአላህ እንደነ ጃሚዓተል ሙነወር አለ መዲነተል ሙነወር ላይ ዩኒቨርሲቲ አለ ጃሚዓት ፍክር አለ እነ ጃሚዓት እብን መስዑድ እብን መስዑድ አሉ። በጣም የሚገራርም ጃሚዓት አሉ ዩኒቨርሲቲ ሁሉንም ይሰጣል። ሁሉንም ሴትና ወንዱን ለያይቶ ማለት ነው ለይቶ እስላማዊ ሙስተሻዎች አሉ፣ ሆስፒታሎች የሴቶች ለብቻ በሴቶች የወንዶች በወንዶች አላህ ቀላል ነው። አላህ ቀላል ነው። መተመና ነደኡላህ ወላ ተጅዙ ኸልወቱ ረጁል አንድ ሰው ይዞ ማግለል አይፈቀድለትም። ቢልኻዲማ አንድትን ኻዲማ አንድትን ኻዲም አገልጋይ ሴት ሰራተኛ ማለት ነው። አለች ተክዲሙ ፊ በይቲ ቤት ውስጥ ፊልማ የምትሰጥ እሷን ይዞ ማግለል ራሱ አይፈቀድለትም። ሰራተኛ ናት። ለሰራተኛ ብዛት ትኩረት አይሰጥም የሚባለው አይደል? በቃ ሰራተኛ ናት። ሳይኮሎጂ ጋር ሰራተኛ ናት ስለሚል ስሜታዊነት ላ አበደ እንደዛ የለም። የሆነ ስሜት ይነሳል ብቻ አይደለም የተከለከለው ስሜት ለሚነሳበት ለሚነሳበት ብቻ አይደለም የተከለከለው። እክትላጡ ከተገኘ ማናለ ሶስተኛ ሁለቱ ከተገኘ ማናለ ሰይጣን ሰይጣን ደግሞ ምን አለ የራሱ የሆነ ውበት ሳሉት አለው አይደል ያቺ ሌላ ጊዜ በኖርማል የሚያሰራተኛ አይደለችም ብቻውን ሲሆን ሱረል ኢልም ስላለ ነው ሱረል ኢልም ሲል መካከል አለ ነው ለዚህ በጣም አደጋ ወላ ተጅዙ አይበቃ ከልወቱ ረጁል አንድ ሰው ይዞ ማግለል ቢልኻዲማ አገልጋይ ሴትን ሰራተኛ ሴት አለቲ ተቅድሙ ፊ በይቲ በቤት ላይ ፊልማ የምትሰጥን ሴት አለ አይደል አጋጣሚ ቤተሰብ ያለበት ቤት ከሆነ ከልዋ ላይ ነው ይችላል። እሷ ካለች አጋጣሚ ከልዋ እሷ ካለች ቤት ውጪ ከልከቤት ጥሩ ያጋጣሚ አንተና እሷ ራሱ ከቀረች ቤት ሰራተኛችሁ ካለች እቤት ውስጥ አንተና እሷ ብቻ ተቀራችሁ ወይ አንተ ለቀቁታ ወይ እሷ ሆና አንተ ቤት ስራ ካላት አንተ ለቀቁታ ተጓባናል አልገባችሁ ሰራተኛ የለችም ወላ ተጅዙ አይበቃ ፈልወት ረጂ አንድ ወንድ ይዞ ማገለግል ሀዲማ أجلجاي سيتن خادم سيتن التي تخدم في بيتي بيت أخدمها مستتر ولا خلوة المرأة سيتن لجرسه ما قلنا لا تسيتن صاحبة البيت صاحبة البيت هنا كيو يريح على بيت هنا كيو سيتن ما يفكر الله تن بالخادم بأجلجاي سيتن صلاة نور كلام زلين يولي نور كلام Thank you. ኮበኛ ያላችሁ በቃ ሲበላችሁ ሳይሆን ወቃችሁ ነው። ወላ ተጅዱ ኸልወተ ረጅል ቢልኻሊድ አለቲ ተኽድሙ ፊ ወላ ኸልወተ መርአ ወንድ ብቻ አይደለም ከሴት ሰራተኛ ጋር አይቁም ኸልዋ እንዲያደርግ ወንድ ብቻ ሳይሆን ወላ ኸልወቱ المرأة صاحبة البيت የቤት ባለቤት የሆነችውን ሴት ማግለል አይፈቀድላትም ቢልኻድም በወንዱ እንደዚሁ ማለት ነው አይፈቀድላትም ቤት ውስጥ ከሆነች ሴት ትበላ ሴት ለብቻ አሁን እኮ ሰራተኛውን ይዘው ነው አይደል ይሄ ሀታ ሰራተኛውን ወንዱ ሰራተኛ ጎረምሳ ይዞ ከልጅቱ ጋር ይልከዋ ትምህርት ቤት አድርሽ አድርሻት ስንት ነገር አለ ሱብሃንአላህ ወላሂ የተራው አጅነቢ ጋር እኮ ብትሄድ ይሻላል ለልጁ ጋር ሁለት ቀን ሶስት ቀን አብራ አድራለች አንድ ግቢ ታውቀዋለች ሰዒድ መሐመድ አህመድ ከማል መሆኑን ታውቀዋለህ ታውቀዋለች አይደል? ታውቀዋለች፣ ይተዋወቃሉ፣ ተያይተዋል፣ ብዙ ጊዜ ተያይተዋል። አይግባቡም፣ በጣም ይግባባሉ። ከራጅ ነብይ ጋር ልትሄድ ይችላል። በጣም ጥፋት የሚመለከት ወሙሽኪለቱል ኸደም የኻዲሞች አደጋው ሙሽኪለቱል ኸጢራ አደገኛ አደጋ አንድ ሴት አንድ ሴት ተራ አጅነቢይ ጋር ከተማሪ ጋር ከምትቀላቀል ይልቅ ዘበኛቸው ጋር የምታደርገው ከለዋ አደገኛ አደገኛ ነው ብቻቸውን ሁሉ ጊዜ ይገናኛሉ። ቤተሰብ ጥቅቅ ብሎ ስራ ይሄዳል። እሷ ቤት ውስጥ ትውላለች። ወይ እሷ ወይ እሱም አብረው ቴሌቪዥን ላይ ይችላል። በጣም ብዙ አጋጣሚዎች አሉ። በጣም ብዙ ነገር በጣም ብቻ በማንኛውም አይነት ይፈጠር ኸልዋ ኸልዋ ላይ ጥንቃቄ ማድረግ ነው። ወሙሽኪለቱል ኸደም እሳቸው ምን ይሉት ወሙሽኪለቱል ኸደም ኸደም ማለት የኻድም ፕሉራል ኸደም ኸደም የአገልጋዮች የሰራተኞች አደጋው አደጋው ሙሽኪለቱን ኸጢራ አደገኛ ችግር ነው። የእነሱ ችግር አደገኛ ችግር ወሙሽኪለቱን ኸደም የሰራተኞች ችግር ሙሽኪለቱን ኸጢራ አደገኛ ችግር አደገኛ ችግር በጣም አደገኛ ችግር። እዛን ጊዜ ጥንቃቄ ማድረግ ያለብን እብቱልየ ተፈትኗል። ቢሃ በዚች በሰራተኞች አደጋ ከቲሩ ሚንናስ ብዙሃን ሰዎች ተፈትነዋል። የሀገር ዘመን በተለይ በአሁን ዘመን በተለይ በአሁን ዘመን ሀታ ኡስታዝ ቀጥረህ እንኳን የምታስቀራ ቢሆን ልጅህም ትሁን ሚስትህ ኡስታዝና ሚስትህን ትተህ አይፈቀድም። እሺ አይፈቀድም። ለሴት ልጆቻቸው አንድ ኡስታዝ ቀጥረህ ሄዳ አደጋ ነው። አንድ ሴት ልጅ አንዱ እንዳቅራት አንድ ክላስ ውስጥ አድርጎ መሄድ ረ ኸልዋ ጀሚዕ አንዋዕ ተመልከቱ። ይሁን የቀራነውን ብቻ ይሄም ኸልዋ ነው። አዎ እንደዚህ ከሆነም ኸልዋ ነው። ኸልዋ መሆኑን እዩትና እንደ ኸልዋ ሁክም እንሰጣለን። እያንዳንዱን ነገር መቅራት የለብንም። ومشكلة الخدم يا قل جاوت شجر مشكلة خطيرة عدينا عدينا هنا شجر أبتلي بها فتتنوا بها بزت بعد الجاوت شجر كثير من الناس بزت ويتفتنوا في هذا الزمان بتلاقي بعض زمن تفتنوا بسبب انشغال النساء لمن مثلا في هذه تفتنوا بسرعتينوس وندوس تفتنوا وند سرعتينوس هي اللي دوس تفتنوا بسبب انشغال النساء في توش بيزي هون بالدراسة በትምህርት busy ሆን ፊት بالدراسة በትምህርት busy ሆን والأعمال በስራም busy ሆን ሀሪጀል ቡዩት ከቤት ከቤት ባለም እሷም ቢሮ ይውላል ቀድሞ ይመጣል ማናት ቤት ያለችው ሰራተኛ ተገባናል አደጋ ነው ወንድ ሰራተኛም ሴት ሰራተኛም خلوة ሊፈጠር ይችላል የዛን ጊዜ ወንድ ሰራተኛውን ደዕዋ ማድረግ ነው ሌላ ምንም አይደለም እንዳይፈጠር ጥንቃቄ ቢሰበብ ይሰባል ኒሳ የከደሞች አደጋ እየበዛ ሄዶ እብትል የዲሃ ከፊሩ ምንናት ብዙሃን ሰው የተፈተኑበታል ከያዘ ዘመን በአሁን ዘመን ያለው ለምን መሰላችሁ بسبب ምክንያት ነው انشغال النساء ሴቶች busy ስለሆኑ شغل ማለት busy ነት ማለት ነው ይሽጋል ቢዚ በትምህርት busy ሆነዋል والأعمال በስራ ካሪጀል ቡዩት ከቤት ውስጥ busy ሆነዋል وذلك ይህን مما يوجب የሚያስገድል ነገር ነው። على المؤمنين በሙእሚኖች ላይ የግድ ያደርግባቸዋል። والمؤمنات በሴት አማኝም ላይ على المؤمنين በወንዶች ላይ ያረጋግጥባቸዋል። وذلك مما يوجب የሚያረጋግጥና የሚያነሳሳ واجب የሚያደርግ ነው። على المؤمنين በወንድ አማንያን ላይ والمؤمنات በሴት አማንያንም ላይ شدة الحذر ከፍተኛ ጥንቃቄ ብርቱ የሆነ ጥንቃቄ ማድረግ አለባቸው። የብዱል አኸር አንድ ጊዜ ከወደቅን ወደቅን አንድ ጊዜ ሰራተኛዋ ጋር መውደቅ ከጀመረች ወደቀች አለች። ተረከበ ተመለሽ። ከዛም በኋላ የለም ቢወጣም ቢወጣም ተከትላ ነው ሸይጣን ይፍዓል ማ ይፍዓል። ወላሂ በጣም በጣም ጥንቃቄ ማድረግ ያለበት ሰይጣን የማይሰራው ነገር አደጋ ሽደቱል ሐዘር ምንድን ነው አልኳቸው? ቁብትልዬ ምንድን ነው? ቁብትልዬ ተፈተነ ወዳሊከ ሚማ ዩጂቡ አለል ሙእሚኒን በወንድ አማንያን ላይና ወአልሙእሚናት በሴት አማንያን ላይ አስገድዷል። የግድ ነው። ሽደቱል ሐደር ከፍተኛ ጥንቃቄ ማድረግ ወአመሉል ኢህቲያጣት ላዚማ አስፈላጊ የሆነውን ጥንቃቄ ማለት ኢህቲያጣ መጠባበቂያና ጥንቃቄ ማድረግ አሁን ላዚማ አስፈላጊ የሆነውን ማለት የግድ የሆነውን የማይቀር የሆነውን ጥንቃቄ መደረግ አለበት። ጥንቃቄ ወአላ የተጃወዙ ወአላ የተጃወሩ መዓል አዳት ሰይአ ወአላ የተጃወሩ ላይጎራበቱ ምንድን ነው ወአላ የተጃ ወአላ የተጃረው አይደል ወአላ የተጃረው ወአነ አና አይደለም አና አይደለም አይ ወአላ በምናቀው እና في الغض على الله كلام في ብሎ አረብያ በምንም ተአምር ወአላ የተጃረው መዓል አዳፊ ሰይአ ወአላ የተጃረው እንዳይበሉ እንዳይንቀሳቀሱ መዓል አዳፊ አብረው እንዳይጓዙ መዓል አዳፊ ሰይአ መጥፎ ሆነ ካልቸር ጋር አብረው እንዳይጓዙ አደራ። መጥፎ ካልቸር መጥፎ ካልቸር ምንድነው? የምዕራባውያን ባህል ማለት እሱ ጋር እንዳይ እንዳይሳመዱ አብረው እንዳይጓዙ ማለት አላህ የተጃ ይጠንቀቁ። ሽደት አልሐደድ የግድ አስፈላጊ ነው። ሱቲማ ማሟያ ማጠቃለያ እንደ ማለት ይሉታል ሌላ ቦታ። ሱቲማ ማሟያ ማጠቃለያ ኮንክሉዥን ሁሉንም ማለት እ አምስት ደቂቃ አለች ይብቃና ዛሬ ምን በቃ እሺ፣ ምርቃንና ቅራቱ ነገ እንጨርሰው። እሺ፣ ምን ኪታብ እንጀምር? ሮብ የምንጀምረው ነገ ተዘጋጅታችን ሮብ እንጀምር። ምን እንጀምር?